الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وزدنا علما يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع في باب الفرائض رقم الحديث ثمانمائة وسبعة وعشرين إن شاء الله بنكمل اليوم إلى باب الوصايا ثم نوقفه وبعده نتدارس عن كتاب الصيام إن شاء الله أحكام الصيام ለዛሬ አንድ ሁለት ሐዲሶችን እንቅራና የጀመርነውን ባባችንን እንጨርስ من يقرأ المثنى فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن عمرو بن شعيب عن أبيه عن جده والله تعالى عنه قال قال رسول الله صلى الله عليه وسلم ليس للقاتل من الميراث شيء رواه النسائي والدار القطني وقوله وقو وقاه وقاه ابن عبد البر وعلى وأعلاه نسائي والصواب وقفه على عمرو طيب ወደ ኋላ መለስ ብለሻል እንግዲህ ችግር የለውም وعن عمرو بن شعيب عن أبيه عن جده رضي الله تعالى عنهم قال قال رسول الله صلى الله عليه وسلم ليس للقاتل من الميراث شيء رواه النسائي والدار قطني وقواه ابن عبد البر ابن عبد البر وأعله النسائي والصواب وقفه على عمر عمرو بن شعيب ከአባቱ እንዲሁም ከአያቱ ይዞ አወራ የሁሉንም ስራ አላህ ይወደድላቸውና የሚቀጥለውን አለ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አለ ليس للقاتل ለገዳይ የለውም ሚነል ሚራፊ ከውርሻ ከገደለው ሰው ውርሻ ሸይኡን አንዳች ነገር የለውም አንድ ቀይ ሳንቲምም አይሰጠው ማለት ነው ሸይኡን ማለት እጣው ይቀነስ ማምን ሳይሆን ሙሉ አይሰጠውም ጭራሹን አያገኝም አይቀምስም ነው ليس للقاتل ለገዳይ ከገደለው ዘመዱ አይወርስም ሚነል ሚራሲ ከውርሻ የለውም ሸይኡን አንድም ነገር የለውም ይህን ሐዲስ ነሳይ ዘግበውታል ዳረቁጥኒም ዘግበውታል እብኑ አብዱል በር አጠናክሮታል ወቀዋሁማ ጠንከርከር አድርጎታል ማለት ነው ማን ኢብኑ አብዱል በር የሰው ስም ነው ወአዓለሁ النسائي ኢማሙ النسائي ግን ሐዲሱን በሽተኛ አድርገውታል ዘገባውን ማለት ነው ዘገባው ላይ ችግር አለበት ዘጋቢዎች ላይ ማለት ነው ነገር ግን ወሰዋቡ ትክክለኛው አሉ ኢማሙ እብኑ ሐጀር ናቸው የሚሉት ወሰዋቡ ትክክለኛው ወቅፉሁ መቆሙ ነው አላ ዑመር ዑመር ላይ ዑመር ኢብኑ ኸጣብ ላይ መቆም እንጂ ነብያችን መናገራቸው አይደለም ትክክለኛው ዘገባ ሐዲሱ መውቁፍ ነው ነው ግን እንዲህ ያሉ ነገሮች ላይ አንድ ሱሐባ ብድግ ብሎ ደፍሮ ከነብዩ መመሪያ ካላገኘ ይሄ ነገር አይቻልም እንዲህ ያለ ነገር አይገባውም ብሎ አይናገሩም ስለዚህ ገዳይ ከገደለው ዘመዱ ውርስ የለውም የሚለው ኢጅማዕ የሚያጸድቀው ነው እነሱም የመጣበት ነው ይሄ እኮ ሐዲሱ ضعيف ነው መውቁፍ ነው ብንልም ሌላ የሚያጠናክረው ያሳለፍነው ሐዲስ ስላለ ያው ገዳይ ከገደለው አይወርስም ነው قتل الوارث لمورثه هو احد موانع الارث كما تقدم فان كان القتل عمدا فهذا من قاعده من تعجل شيئا قبل اوانه عوقب بحرمانه ብለናል አውቆ ከሆነ የገደለው ለመውረስ ፈልጎ ማለት ነው አንድን ነገር ጊዜው ሳይደርስ ቀድሞ ለማግኘት የተራወጠ ሰው ባለማግኘት በመከልከል ማዕቀብ ይጫንበታል ይቀጣል የሚለው አባባል እሱ ላይ ይሰርቃል ወይም ይገጥማል ነው እንዲሁ ተሳስቶ ከሆነ የገደለው ሚንባ ሚን ቃዒደቲ ሰድ الذرائع ሁሉም ተሳስቼ የገደልኩት እያለ እንዳይወርስ በር ለመዝጋት ገዳይ አይወርስም ብለናል ለይሰ ሊቃቲል ሚራስ የሚል ሌላ ሰይ ሐዲስም አለ ብለናል ላ የሪቱል ቃቲሉ ሸይአ طيب ቀጥሉ وعن عمر بن الخطاب رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول ما أحز ما أحز أحرز ما أحرز الوالد أو الولد فهو لعصبته من كان رواه أبو داود والنسائي وابن ماجه وصححه ابن المديني وابن عبد البر طيب آه وعن عمر بن الخطاب رضي الله عنه أنه قال سمعت رسول الله صلى الله عليه وسلم يقول ما أحرز الوالد أو الولد فهو لعصبته من كان رواه أبو داود والنسائي وابن ماجه وصححه ابن المديني وابن عبد البر طيب عمر بن الخطاب ስራቸውን አላህ ይወደድላቸው ነብዩን አለይሂ ሰላቱ ወሰላም ሲናገሩ ሰማሁ አሉ ማ አህረዘል ዋሊዱ ወላጅ ያካበተው ያፈራው ንብረት ማለት ነው አዊል ወለዱ ወይም ልጅ አፈርቶ አፈርቶ አጠራቅሞ ጥሎት የሄደው ገንዘብ ፈሆ ያ ገንዘብ ሊዓሰበቲሂ ለጠቅላይ ወራሹ ይሆናል መንካነ ማንም ይሁን ማን ማለት ነው ማንም ይሁን ለአሶባ ይዋረሳል እንጂ ሌላ ማንም አይወስደውም ያው ከወራሽ ውጭ አለ ማለት ነው ዘውል ፍሩድ የምንላቸው የዕጣ ባለቤቶች የሚባሉ አሉ እነሱ የሚችሉትን ያነሳሉ ከዛ የተረፈውና ያው ሟቹ አካብቶት የነበረው ገንዘብ ለማን ይሰጣል አባትም ከሆነ ለአባትን ለሚወርሱ አሶባዎች ልጅም ከሆነ ያካበተው ያው ለአሉ ወራሾች ይሰጣል በማለት ነብያችን መናገራቸውን ዑመር ኢብኑ ዘግበዋል ይለናል ሐዲሱን አቡ ዳውድ ነሳይ ኢብኑ ማጀ ዘግበዋል ኢብኑ መዲኒ ሰሂህ ብሎታል አሊ ኢብኑ መዲኒ የቡኻሪ ሸህ ነው አሊ ኢብኑ መዲኒ ይባላል ኢብኑ መዲኒ ማለት በጣም አጂብ የሆነ ሰው ነው ይባላል ኢማሙ ቡኻሪ አንድ የተናገሩለት ነገር አለ ራሴን ዝቅ ያደረኩበት ዓሊም የለም እንደ አሊ ኢብኑ መዲኒ አሉ አሊ ኢብኑ መዲኒ ሲመጣ እኔ ጃሂል ነው መሆነው አሉ ምንም ነገር የማያውቅ ኢማሙል ቡኻሪ ናቸው የሚሉት ይሄን ሁሉ ሐዲስ ሸምደው ሐፈዘው ለኛ ያደረሱልን ታላቁ ዓሊም ሸኻቸውን ሲያመግስና ሲያሞካሹ መስتصغرت ነፍሲ እንደ احد مثل ما استصغرت عند علي بن مدين ያሉ ራሴን ዝቅ አድርጌ አልገኝም አልይ ብን መዲኒ ዘንድ እንደማደርገው ሁሉ እነሱ ሰሂብሮታል ነው ኢብኑ አብዱል በርም እንደዚሁ طيب ما احرز الوالد ማለት بمعنى حازه وحافظه وادخره لوقت الحاجه ላስፈላጊ ነገር እናደርገዋለን ብሎ ያከማቸው ገንዘብ ከዛም ቀኑ ደርሶ የሞተ ሰው ያው ለአሰባ ወራሽ ይሄዳል ለማለት ነው ምን መለው ይሄን ሐዲስ የተናገሩበት ዑለማዎች አንድ ሪአብ ኢብኑ ሁዘይፋ የሚባል ሰው ነበር የሆነች ሴት አገባ እንዳገባ ፈወለደው ሰላሰተ ግልማ ሶስት ልጆችን ወለደችለት እና ፈማተት ኡሙሁም እናታቸው ሞተች ፈወሪሰሃ አብናውሃ ሰላሰቱ ሪባዓሃ ሶስቱም ወንድ ልጆች ወረሷት እንደገና ወወላ መዋሊሃ وكان عمرو بن العاص عصبة عصبه بنيها عمرو بن العاص ደግሞ عصبه بنيها የልጇ አሶባ ነበረ ባጋጣሚ فاخرجهم الى الشام ወደ ሻሙጡ አለና እነዛን ከናታቸው ወረሱ ልጆች ማለት ነው አስወጣቸው ለጦርነት ይመስላል እዛ እንደሄዱ ፈማቱ ሞቱ ወማተ መውለላህ የሷም የሆነ ባሪያ ነበር ወወላ ሟሊሃ ያለው እሱም እዛው ሞተ طيب ወተረከ ማለን ገንዘብ ጥሎ ሞተ ያ ሰውዬ ጥሎ ሞቷ ገንዘብ ያመውላው ማለት ነው فخاصمه اخوتها የዛች የሟች ወንድሞች ኢላ ዑመር ኢብኑ ኸጣብ ወደ ዑመር ኢብኑ ኸጣብ ከሰሱ ማለት ነው ሲከሱ ፈቃለ ዑመር ዑመር መልሰጡ ያው ይገባናል ብሎ ከሰሱ ማለት ነው ምን አሉ ዑመር ማስረጃ የነብያችን ሐዲስ ያመጡት ቃለ ረሱላህ አሉና ማ አህረዘ ወለዱ አውል ዋሊዱ فهو لعصبته من كان ማንም ይሁን ማን አባትም ሆነ ልጅ ጥሎት የሞተው ገንዘብ ለአሶባ ነው የሚሰጠው ስለዚህ አሶባው ማን ነው ነው ዋናው ጥያቄ የሟች የእናት የእናት ወንድሞች አይገባቸው فكتب له كتابا فيه شهاده عبد الرحمن بن عوف وزيد بن ثابت ورجل اخر ያው ይሄን ማስረጃ በምስክር አድርገው አብዱራህማን ብን አውፍን ዘይድ ብን ሳቢትን እንዲሁም አንድ ሰው ጨመሩና በምስክር አድርገው ደብዳቤ ጽፈው ውርሱ የሚገባው ለአሶባ ነው አሉ ነው የሚለው እና ይሄ ሐዲስ የመጣበት ምክንያቱ ይሄ ነው ዑመር ተናግረው ያወሩበት ማለት ነው ፈልሐዲሱ ደሊሉ على ان الولاء لا يورث ወላም አይወረስም انما يورث به የሁር በማለት የሚገኘው ዝምድና ይወረስበታል እንጂ ራሱ ዝምድናው አይወረስም فما جمعه العتيق من مال وخلفه فانه يصير بعد موته ميراثا لعصبه مولاه المتعس المتعسبين بانفسهم اذا لم يوجد له قرابه في النسب ባሪያን ሁር ያለ ሰው ያ ባሪያ ሲሞት የሚወርሰው ማን ነው ያ ሁር ያለው ነው ብለናል ሁር ያለው ሰውዬ ከለለ የሁር የተባለው ባሪያም ደግሞ ዘመድ ከለለው የራሱ የሆነ ዘመድ ከለለው ወደ ሁር ባዩ አሶባዎች ይረማመዳል ማለት ነው لان الولاء لحمه كلحمه النسب እንደ ዝምድና ነው የሚታየው ወላ እንደ ዝምድና ነው ነሰብ ላይም መወራረስ አለ ያው አሶባ ይወርሳል ፈከደል ወላው ኢጅማዓን ወላም እንደዛው ይቀጥላል ሁር ባዩ ከለለ ያው የሱ ሁር ሁር ያለው ሰውዬ ወራሾች ይወርሱታል ባሪያውን ነው ቀጥሉ عن عبد الله بن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم الولاء لحمة لحمة كلحمة النسب لا يباع ولا يوهب رواه الحاكم من من من طريق من طريق الشافعي عن محمد بن الحسن عن أبي يوسف وصححه ابن حبان وأعله البيحقي طيب وعن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم الولاء لحمة كلحمة النسب لا يباع ولا يوهب رواه الحاكم من طريق الشافعي عن محمد بن الحسن عن ابي يوسف وصححه ابن حبان واعله البيهقي طيب عبد الله بن عمر ናቸው ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለው ምን ተናግረዋል ይሉናል አልወላኡ በባሪያን ሁር በማለት የሚገኘው ዝምድና ሉህመቱን ስጋ ነው ከሉህመት ነሰብ እንደ ቤተሰብነት እንደ ዝምድና ስጋ ነው የሚታየው ላዩባዑ አይሸጥም ላዩባዑ አይሸጥም ወላ በነፃም አይሰጥም አባት ይሸጣል እናት ትሸጣለች ወንድምነት ይሸጣል የገዛ ካለ ይንገረ በነፃም አይጀባም በገንዘብም አይሸጥም ዝምድና ዲህ አልቆለት ነበር ነሃባ ቢገዛማ ስለዚህ አሁንም ባሪያን ሁር ያለ ሰው ሁር በማለቱ የሚያገኘውን የውርስ ደረጃ አሳልፎ ለሰው መስጠት አይችልም መሸጥ አይችልም እሱ ካለ ይወርሳል እሱ ከሌለ ደግሞ እሱን የሚወርሰው ይወርሰዋል እንጂ ለፈለገው ሰው የሚሰጥ አይደለም ይሄ ዝምድና ልክ ትክክለኛ ስጋነት ዝምድና እንደማይሸጥ ሁሉ ነው رواه الحاكم ኢማሙ ሐኪም ዘግበውታል ምን طريق الشافعي በሻፊዒ መንገድ ማለት ነው عن سنده الشافعي ማለት ነው ኢማሙ ሻፊ ከማን ይዘው ከሙሐመድ ኢብኑ ሐሰን ሙሐመድ ኢብኑ ሐሰን ሸይባኒ ማለት የኢማሙ አቡ ሐኒፋ ተማሪ ናቸው ሙሐመድ ኢብኑ ሐሰን ደግሞ ከማን ይዘው ከአቡ ዩሱፍ አቡ ዩሱፍና ሙሐመድ ታዋቂ ሐነፊያ መዝሐብ አሰራጪ የአቡ ሐኒፋ ደረሳ ናቸው ወሰሐሁ ኢብኑ ሒባን ኢብኑ ሒባን ሐዲስን ትክክል ብሎታል በይሃቂ ግን ትንሽ አነውሮታል ወአዓለሁ ማት ችግር አለበት ዘገባው ላይ ብሏል ማን አልበይሃቂ ኢማሙ በይሃቂ የሚለው ግን ሐዲሱ ሰሂህ ነው ዝሮ ዝሮ እያለን ነው قال ابن حاجه في التلخيص جمع ابو نعيم طرق حديث النهي عن بيع الولاء وعن هبته في مسند عبد الله بن دينار له فرواه عنه من 50 رجلا ከ50 ሰው በላይ ዘግቦታል ይሄን ሐዲስ የሚለው ጦበራኒም ከቢር ላይ ዘግቦታል ሰነዱም ትክክል ነው ሰዩቲም ሷሂህ ብለውታል ፍልጃሚው ሰግር ላይ ሼኹል አልባኒም አልኢርዋ የሚባል ክታባቸው ላይ አጠናክረውታልና ዞሮ ዝሮ ሐዲሱ ትክክል ነው ነው አልወላኡ ሉህመቱ ከሉህመት ነሰብ ሚላል ዝምድና ነው የሁር ማለት እንደ ዝምድና ነው የሚታየው ሉህመቱ ከሉህመት ነሰብ بضم اللام وسكون الحاء لحمه يعني علقه وارتبان تسسر አለው ማለት ነው علقه ማለት የተንጠለጠለ የተሳሰረ ነገር ነው ዝምድናና ዝምድና እንደሚተሳሰር ባሪያን ሁር ማለትም ትስስርነት መፍጠር ነው ወላ ወላ ወልዓታቃ ሁር በማለት የሚገኘው ስልጣን ወይም ዝምድና ያው እንደ አሰባ ይወሰዳል ለምን ኒዕመቱ ሙዕቲቂ አላ ረቂቂህ ቢልዕትቂ አንድን ባሪያ ከባርነት ነፃ በማውጣቱ ትልቅ ውለታ ውሏልና የዚህ የውለታው ክፍያ ያ ያለው ባሪያ በሚሞትበት ሰዓት የመውረስ እድል ማግኘት ነው ሁር ያለው አንደዚህ ገዝቶ የሚሆን ወይም እኔ ስሞት ከዚህን ቀን እስከዚህን ቀን ይሄን ያልሰርተ ካመጣህ ሁር ብያለሁም ብሎ ሁር ይበለው በምን ማለት ከባርነት ብቻ ያውጣው انما الولاء لمن اعتق እንዳለው ያው ወላ በወላእነት መውረስ ሁር ላለ ሰው ነው ከዛ ውጭ ያለ ሰው ሊያገኝ አይችልም ነው اذا لم يوجد للميت العتيق ورثه من النسب لا من ذوي الفروض ولا من العصبه فان الذي يرثه معتقه ان وجد والا فعصبه معتقه المتعصبون بانفسهم لا بالغير አሶባ እንግዲህ ያው ወደፊት እናየዋለን ብዬ ነበር አሶባ በራሳቸው አሶባ የሚበሉ አሉ በሰው ምክንያት አሶባ የሚወርሱ አሉ ወንድም ስላላቸው ሴቶች አሶባ የሚሆኑበት አጋጣሚ አለ ሌላ ሰው ባለጣ በመምጣቱ ምክንያት ከባለጣን ተነስተው ወደ አሶባ የሚዘጉ ሴቶችም እንዳሉ ባለፈው አይተናል ስለዚህ ባሪያ ሲሞት ሁር የተባለው ባሪያ ሲሞት ያው ዘመድ ሀረግ ካለው ዝምድና ይቀድማል ከሁሉም ከሌለው ወራሽ ያ ሁር ባዩ ሊወርስ ነው እሱም ከሌለ ደግሞ የሁር ባዩ ወራሾች በአካል በቀጥታ የሚወርሱት በሰው መንገድ መተው ሳይሆን በቀጥታ የሚወርሱት ነው طيب ቀጥሉ وعن أبي قلابة عنه قال قال رسول الله صلى الله عليه وسلم أفرضكم زيد بن بن ثابت أخرجه أحمد والأربعة سوى أبي داود صححه ترمزي وابن حبان والحكم وأعلي إرسال طيب أحسنت وعن أبي كلابة عن أنس رضي الله عنه أنه قال قال رسول الله صلى الله عليه وسلم أفرضكم زيد بن ثابت أفرضكم زيد بن ثابت أخرجه أحمد والأربعة سوى أبي داود وصححه الترمذي وابن حبان والحاكم ወኡዒለ ቢልኢርሳል አቡ ቂላባ ከአነስ ነው የሚያወራው አነስ ረውና ለህልና ነብያችን አለይሂ ሰላቱ ወሰለም እንዲህ ነው የሚለን አፍረዱኩም አፍረዱኩም ማለት ስለ ውርስ ከመሐከላችሁ በጣም አዋቂ የሚባል ዓሊም ቢኖር ዘይድ ኢብኑ ሳቢትን ዘይድ ኢብኑ ሳቢት ነው ዘይድ ኢብኑ ሳቢት ቁርአን ሲሰበሰብ ከየቦታው ለቃቅሞ ቁርአኑን ቁርአን ያደረገው ሰውዬ ነው ምን ኩታብል ወሂ ወሂን ከጻፉ ሰዎች አንዱ ነው መደበኛው መሰረታዊ ለምሳሌ ሀገራችን ቁርአንን በመተርጎም የመጀመሪያ በጽሁፍ ሀጅ እንደሚባለው ማለት ነው በዋናነት አብሯቸው ኮሚቴዎች አሉ ግን በዋናነት በሳቸው ይታወቃል ቁርአንም በ አቡበክር ጊዜ በሚጻፍበትና በሚሰባሰብበት ሰዓት ዋና መሪ የተደረገው ዘይድ ብን ሳቢት ነው ነብያችን አለይሂ ሰላቱ ወሰለም እያሉ ጽሁፎችን ጸሐፊያቸው ነበር። ኋላ ላይም እሱ እንዲሰበስብ ተደረገ ነው እና ይሄ ሰው ዓሊም ነው أفرضكم ማት አዕለሙኩም ቢዕልም ልሚራሲ ወልፈራኢዲ ማለት ነው ስለ ፈራኢድ አዋቂው ዘይድ ኢብኑ ሳቢት ነው ማለት ሌላ የሚያቀልም ማለት አይደለም በጣም በሀገራችን ያው ዶክተርት የወሰዱት ሁሉ ዶክተርነት የወሰዱ ሰዎች አንዱ በህክምና አንዱ በምን አንዱ በምን እንደሚለዩት ፈራይድ ላይም ይሄ ሰው ለየት ያለ ዕልም ነበረው ከሁሉም በላይ ማለት ነው طيب اخرجه احمد والاربعه سوى ابي داود امام احمدም አራቶችን ዘግበውታል ከአቡ ዳውድ ውጭ ያሉት ወሳው ትርሚዚዩ ትርሚዚ ሶሂህ ብሎታል ወብኑ ሒባንም ወልሐኪም ሐኪምም ግን ወኡዕለ ቢልኢርሳል ሐዲሱ ሙርሰል ነው ታቢዒዩ ሰውዬ ቃለ ረሱላህ ካለ እዚህ መካከል የወደቀ ሷሃቢ ስላለ ወይም ሷሃቢም ሷሃቢ ላይሆንም ይችላል ሐዲሱ ምን ይሆናል ሚን አቅሳሚ ضعيف ነው የሚሆነው ግን የትርሚዚ አሁን ሰሂህ ነው ብሎታል እሱን በዋናነት ተቀብለውታል የነሳይን ዘገባ አቡ ቂላባ ማለት هو ابن زيد الجرمي البصري تابعي ثقة هو أكثر من أخذ عن أنس بن مالك አብዛኝ ከአነስ ይዘዋል አውርተዋል ከሚባሉት አቡ ቂላባ ነው አቡ ቂላባ ታቢዒ ነው አነስ ሱሐቢ ነው ከሱሐቢ ይዞ አወራ ነው ሐዲሱ ሙርሰል ነው ካሉ ዝማከል ላይ ማነው ከአነት ሳይላ ያወራው ሐዲስ አለ ማለት ነው የሚያሳየው أفرضكم أفرض የሚለው አፍዓል ተፍዲል ይባላል በአረበኛው በጣም ያማረ ብለን የምንተረጉሙ በጣም አዋቂ እንደማለት አዓለም እንደማለት ዘይድ ኢብኑ ሳቢት አንሳሪ አለሙ ሰሃባ በዕልም ፈራኢዲ ማለት ነው ስለ ፈራኢድ ዕውቀት ትልቅ ዕውቀት ያለው ሰው ቢኖር ዘይድ ኢብኑ ሳቢት ነው ዘይድ ኢብኑ ሳቢት ابن الضحاك الأنصاري الخزرجي ثم النجاري كان عمره حين قدم النبي صلى الله عليه وسلم على المدينه 11 سنه ነብያችን መዲና ሲገቡ እድሜው 11 አመት ነበረ ተብሏል በሂጅራ የመጀመሪያ ዘመቻ የዘመተው ኸንደቅ ላይ ነው ተብሏል ኸንደቅ በአራተኛው አመት ስለሆነ 11 አመት ሲደመር 4 አመት 15 አመት ሞላው አንድ ሰው 15 አመት ከሞላው አቅም አዳም ደርሷል ጦርነት መግባት ይችላል ከ15 ዓመት በታች አይቻልም በአሁኑ ህግ ደግሞ 18 ነው መሰለኝ የሰው ሰራሹ ህግ ማለት ነው 18 እና ከዛ በላይ ይላሉ ዲናችን ግን ከ15 ዓመት በላይ ያው መሄድ ይችላል ከዛ በታች ያሉትን 14 አመት የሞላቸውን አትሄዱም እያሉ ይከለክሏቸው ነበር አሁን ምንድነው የሚባለው ያለ ጊዜው ህፃናቶችን ወደ ጦር ማሰለፍ ወንጀል ነው እንደሚባለው አሁን በየመን እንደሚታየው በሁሲዎች እንደሚታየው እንደዛ አይቻልም ሸሪዓው አይፈቅድም ሴትና ህፃናት ጦርነት ላይ አይሳተፉም ሴቶች ተሳትፈው በሰሃቦች ብናይም ያው የሚቆስሉን ሰዎች ለማከም ውሃ ለማቀበል ለአንዳንድ ነገር እንጂ ዋናው ጦርነት ተሳታፊ ሆኖ አይደለም እንግዲህ ያው ጦርነቱ ደግሞ ያዘዋል ስር ነቀል የሆነ ጦርነት ከመጣ ያው ሁሉም በሚችለው መውጣት እንዳለበት የሚያመለክት ቢኖርም ማለት ነው አሁን ኖርማል የሆነውን ነው የምናወራው طيب ዘይድ ብኑ ሳቢት የመጀመሪያ ጦርነቱ ኸንደቅ ነው ብያችኋለሁ የሞተው 45ኛው ዓመተ ሂጅራ ላይ ነው ተብሏል 45ኛው ወሂን ከጻፉትና ቁርአን ሸምደው ከሐፈዙት አንዱ ሲሆን የዕልም ገበታ ምን ይባላል የዕልም መጋዘን ነበር ይባላል አውዕየቱ ሚን አውዕየት العلم ነው የእውቀት መጋዘን ከሚባሉት አንዱ ነበረ አዕጣሁ ነብዩ ሰለላሁ ዐለይሂ ወሰለም ራይተ በኒ ነጃር የውመ ተቡክ ተቡክ ዘመቻ ላይ የበኒ ነጃሮችን ባንዲራ ሰጥተውት ነበረ وانه كان اكثر اخذا للقران ዑመር ኢብኑ ኸጣብ መዲና ላይ 13 ጊዜ ተክተውታል እሳቸው ወጣ ሲሉ ማለት ነው ዑስማን ኢብኑ አፋንም ይተኩት ነበር እሳቸው ወደ መንገድ ምናምን ሲወጡ መዲና ላይ አሰጋጅ ያደርጉት ነበረ ከዘይድ ኢብኑ ታቢት ሐታ ሱሐቦች በርካታ ሱሐቦች ዘግበዋል ሐዲስ እንዲሁም ታቢዎችም ዘግበዋል በአቡበክር ጊዜ ቁርአን ሲሰበሰብ የመጀመሪያ ተሰበሰበ በአቡበክር ጊዜ ነው ያን ጊዜ ዋናው ነበር በዑስማን ጊዜም እንደዚሁ በሞተ ሰዓት ዘይድ ብን ታቢት ሲሞት አቡ ሁረይራ ምን አሉ ማተ ሐብሩ هذه الامه አሉ የዚች ኡመት የነቢያችን ኡመት አለ የለም የሚባለው ልቅ ሞተ ብለው ተናግረውለታል ሱብሃንአላህ እንግዲህ አቡ ሁረይራ ትልቅ ዓሊም ናቸው ግን እሳቸው መሰከሩ ማለት ነው وعسى الله ان يجعل في ابن عباس خلفا عنه እንግዲህ ዘይድ ብን ሳቢት ከሞተብን የሚተካው ሰው አለ ቢባል እብኑ አባስን ተስፋ እናደርጋለን ከአላህ በኩል አሉ አብዱላህ ኢብኑ ዑመር አልየውመ ማተ ዓሊሙ المدينه አሉ ዘይድ ብን ሳቢት ሲሞት የመዲና አለ የለም የሚባለው አዋቂ ዓሊም ሞተ በማለት ገልጸዋል ነው እና ነብዩ ሰለላሁ ዐለይሂ ወሰለም ወአፍረ ወአፍረዱሁም ዘይድ ኢብኑ ሳቢት አሉ ቁርአን በተመለከተ በመቅራት ከሌ ፊቅን በተመለከተ ከሌ ፈራይድን በተመለከተ ከሌ ያስናገሩ ዘይድ ኢብኑ ሳቢትን ተመስክረውለታል ከነብያችን የተሰጠ ሰርተፍኬት አለው ይያለን በፈራይድ የአሜሪካ አሜሪካ ዩኒቨርሲቲ ተምሮ ሰርተፍኬት አገኘ ሲባል እንደ ጉዳይ ነገር አይደል ይሄ ደግሞ ቤት አገኘ ከነብያችን አለይሂ ሰላቱ ወሰለም ሰርተፊኬት አግኝተዋል እያለን ነው ከሷሃቦችም ይሁን እንደምትሰሙት ነው طيب وهذه الميزة العلمية فإن الإمام الشافعي نحى نحوه ومال إلى أقواله موافقة له بعد التحري والاجتهاد وإما عن النظر وظهور الصواب عجيب مذهبوش መቼም ብድግ ብሎ አይሄዱም ኢማሙ ሻፊዒ በአብዛኛ አመለካከታቸው የዘይድ ኢብኑ ታቢትን አመለካከት ይዘው ነው የተነሱት ምንም ጥናት ቢያደርጉም ያላቸውን ኃይል ቢጠቀሙም አስተውለው ደግሞ መላልሰው አይተው ብዙን ጊዜ ሐቁ ከዘይድ ኢብኑ ታቢት ጋር ይሄድላቸዋል እሱ በተጓዘበት ይጓዛሉ ብዙ ጊዜ ይሄ ሲባል ግን በጭፍን ውስጥ ይከተላሉ ማለት አይደለም መረጃዎችን ከቀይ ከግራ አይተው ማለት ነው ለምሳሌ ሐነፍያው መዝሐብ እና አብዱላህ ኢብኑ መስዑድ ነው የሚከተለው አብዛኛው የአብዱላህ ብን መስዑድ ራይ በአብዛኝ ይቀበላሉ ልክ ኢማሙ ሻፊዒም የዘይድ ብን ሳቢት ነው አብዛኝ ያስቀመጡት ለማለት ነው هذا الحديث قطعه من حديث طويل حديث ረጅም ነበረ ከዛ ቆርጠው ነው አሁን ዝጋ ያመጡት ዘይድ ብን ሳቢትን አለዛ ሐዲሱ ምን ይላል አርሐሙ ኡመቲ አቡበክርን ይላል ከኡመቶች በጣም አዛኝ የሚባል ቢኖር አቡበክር ናቸው አልቃሻ ሆደ ልበቀጭን ዋሸዱም في دين الله አሉ ደግሞ በአላህ din ጠንካራ የሚባል ጎበዝ ቢኖር ጨካኝ ወደ ኋላ ማይል ማይርበተበት ዑመር ኢብኑ ኸጣብ ነው ዑመር ኢብኑ ኸጣብ መንገድ ከገቡ ሰይጣን መንገዱን ለቆ ሌላ ቦታ ይሄዳል እንጂ በዛ መንገድ አይገባም ተብሏል ሰይጣን የፈራቸው እንግዲህ ሰው ማን ሳይፈራቸው ዋስደቁሁም ሐያአን ዑስማኑ ባይናፋርነት እውነተኛ አይናፋርነት አይናፋር ቢኖር ዑስማን ኢብኑ አፋን ናቸው አሉ ሱብሃንአላህ ዑስማን የነብያችን ምንድን ናቸው የልጆቻቸው ባል ናቸው ሩቅያ ሰጡ ስትሞትባቸው ኡሙ ኩልሱምን ሰጡ ማለት ነው ሱብሃንአላህ አንድ ቀን ጭናቸውን ገለብ አድርገው ነብዩ አለይሂ ሰላቱ ወሰለም ተቀምጠው እያለ አቡበክር መጡ አልሸፈኑትም ጭናቸውን ነው በነገራችን ከዛ ቀጥሎ ዑመር መጡ አልሸፈኑም ከዛ ቀጥሎ ዑስማን መጡ ዑስማን ሲመጡ ተሎ ብለው ነብያችን አለይሂ ሰላቱ ወሰለም ጭናቸውን ለበስ አደረጉት ኢማሙ ቡኻሪ ናርሲ ይዘግባሉ እና አቡበክር ሲመጡ አለመሸፈናቸው ጭን ነጃስ አይደለም ማነው አውረት አይደለም ሀፍረተ ገላ አይደለም ለማለት ማስረጃ አድርገው አቀረቡት ዑስማን ሲመጡ ደግሞ እነ አቡበክርና ዑመር ሲመጡ አላለበስኩትም ነበር ዑስማን ሲመጡ አለበስኩትሳ ምንድነው ብለው ሲጠይቋቸው አላ አስተሂ ሚመን يستحي عنه الله አላህ ከሚያፍር አላህ ሀያ ከሚያደገው ሱሐቢ ለምን አላፍርም እኔ በማለት ተናገሩበት ይባላል በጣም አጅብ ነው واقرأهم لكتاب الله ابي بن كعب የአላህን ቁርአን በመቅራት በጣም በዚህ ላይ ዲግሪ ያለው ቢዙ ሰው ቢኖር ኡበይ ኢብኑ ከዕብ ነው ብለው መስክረውለታል ለዚህም ሱሐቢ واعلمهم بالحلال والحرام በሐላልና በሐራም ደግሞ አዋቂው ሙዓዝ ኢብኑ ጀበል ነው አሉ وافرضهم زيد بن ثابت ነው እንግዲህ ሐዲስ ይሄ ነው وامن هذه الامه የዚች ኡመት ታማኝ ሰው ማን ነው አቡ ዑበይደተ ኢብኑ الجراح من العشرة المبشرين بالجنة አንዱ ነው እና ይሄን ሐዲስ ኢማሙ ኢብኑ ሐጀር እዚህ ቡሉግ ላይ በደንብ በሰፊው ያላመጡት ለምንድን ነው ከተባለ እሳቸው እያወሩ ያሉ ስለ ፈራኢት ነው ስለ ውርስ ነው የሁሉ መዘባረቅ ማን ነው መዘብዘብ አይጠበቅባቸውም ዋና የሚፈልጓት ነጥብ ወአፍረዱም ዘይድ ብን ሳቢት ነው የሚፈልጉት በቃ እሷን ቁጭ አድርገውልን ቆርጠው ሐዲሱን ሄዱ ማለት ነው لانه شهاده لزيد بن ثابت بانه اعلم المخاطبين بالموارث فيؤخذ عنه ويرجع اليه للاختلاف በአንድ ውርስ ነገር ላይ ሰዎች ቢጨቃጨቁ ከለህን ያህል ይገባዋል ይሄን ያህል ይገባዋል خلاف ከመጣ ተሰሚነት ያለው የዘይድ ኢብኑ ሳቢት ሐሳብ ነው እዚህ ቦታ ላይ ለምን አዋቂ ነው ተብሏልና ለዚህም ነው ኢማሙ ሻፊዒ በአብዛኝ የሱን ቃል የወሰዱለት ከሌላው ሁሉ አብልጠው ዘይድ ኢብኑ ሳቢት እዚህ ቦታ ላይ እንደዚህ ብሏል የሱ ነው መያዝ ያለበት እያሉ ይናገሩ ነበር ተብሏል طيب وأعل بالإرسال من ነገር አለ አቡ ቂላባ ወኢን ካነ ሰሚያ ምን አነስን ከአነስ የተለያዩ ሐዲሶች የሚሰማና ቢያወራም ነገ ግን ይህን ሐዲስ ከአነስ አልሰማም የሚባል ነገር አለ ከአነስ በቀጥታ ካልሰሙ ዝማከር የነገራቸው ሰው አለ ማለት ነው ከአነስ ይዞ ያን ሰው ሳይጠቅሱ ወይም አነስን ብቻ ከጠቀሱ ሐዲሱ ምን ይሆናል ሙንቀጥ ይሆናል ወይ ሙርሰል ይሆናል ማለት ነው ነገር ግን እብኑ ሐጀር ተልኺስ የሚባል ክታባቸው ላይ ትርሚዲና ሐኪም እብኑ ሒባን ሰሂ ብለውታል ሌላም ዘገባ አለው በሌላ በኩልም ተዘግቧልና ተቀባይነት አለው ብለው አስቀምጠዋል ይሉናል እንግዲህ ኢንሻአላሁ ተዓላ ለዛሬው እዚሁ በቂያችን ነው ባቡል ወሳያ እንዳትረሱ እዚህ ጋር እናቆመውና ነገ ኢንሻአላሁ ተዓላ የተለያዩ የውርስ ኪታቦችን ነው የምናየው ኢንሻአላህ